ያክል ከአመት በኋላ መጠቀም ነው حرام ላይ ግን እድሜ ልኩን ነው የጠፋችሁ እንዲያል ንብረት የሚያውጀው ካልተገኘ ተሸከመ መቅረት ነው እዛው ላይ ይተወው ነው ዘንድሮ ሐጅ ጣለው ሰውዬ ከርሞ ሲመጣ ሐጅ እዛው ያገኘው አሁን የጠፋው ሰው ዙሮ ሲመጣ ያገኘዋል አታንሱ ነው ግን አሁን ኪስ እየገቡ እያወጡም ነው ሐረም አረፋ የለም የለም አላህ ይጠብቀን ብቻ طيب አራተኛው አሁን እንግዲህ በዋናነት የያዝነው ርዕስ ነው አሁን ከጠቀስናቸው ውጭ አለና ከሐረም ውጭ አለ ንብረት በዛ ያለ ንብረት ከሐረም ውጭ የሆነ ንብረት ከሆነ ማንሳት ይቻላል ለአመት ያክል ግን የጠፋችው እያለ ይታወጃል እስከ አመት ካልመጣ ያፈራለግ ነው ደብቀን ሳይሆን እያፈላለግን እስከ አመት ባለቤቱ ካልመጣ የመጠቀም ፍቃድ ያለን ይበቃል ማለት ነው ከተጠቀምን በኋላ እስከመጣ ከመጣም እንሰጠዋለን ከፍለዋለን ካልመጣም ሐላል ነው ለኛ መጠቀም ነው طيب ቀጥታ ወደ ሐዲሱ ስንገባ عن انس رضي الله عنه انه قال مر النبي صلى الله عليه وسلم بالتمرة في الطريق فقال لولا اني اخاف ان تكون من الصدقه لاكلتها متفق عليه انس ባስተላለፉት ነብዩ አለይሂ ሰላቱ ወሰላም መንገድ ላይ በወደቀች ተምር አልፈው ሄዱ መረ ነብዩ ማለት አለፉ ማለት ነው ማለፍ ሲል መሞት እንዳይመስላችሁ ተራምዶ መሄድ ማለት ነው ቢተምረቲን በሆነች ተምራ አካባቢ አንድ ፍሬና ተምር ማለት ተምራ في طريق መንገድ ላይ እና فقال አሉ ነብዩ አለይሂ ሰላቱ ወሰለም لولا اني اخاف አሉ ስጋቱ አለኝ እንጂ ማልሰጋ ቢሆን ኑሮ አሉ ምን ነው ስጋቱ አንተ ኩነ ምን ሰደቃ አንተ ኩነ ምን ዘካ ማለት ነው ከዘካ ትሆናለች የሚለው ስጋት ባይኖረኝ ኑሮ ለአከልቱሃ አንስቼ በበላኋት እችን ተምር ወርቃ ዛት አትቀርብ ነበረ ግን ዘካ ከሆነስ ላ يجوز لا تجوز ዘካቱ ለአሊ ሙሐመድ ሰለላሁ ዐለይሂ ወሰለም ነብያችን ጨምሮ ለሳቸው ቤተሰቦች ዘካ አይፈቀድም ስለዚህ ዘካ ከሆነ ደግሞ የማይፈቀድ ነገር መብላት ስለለብ መጠንቀቅ ነው ያለብኝ በማለት አልፈዋት ሄዱ ነው እዚህ ጋር ሰደቃ የሚፈቀድ ሰው ካለ አንስቶ መጠቀም ይችላል አንድ ተብር ሆ ተብር ሰው ጠፋ ብሎ መቼም አይመጣም የሆነ ብርቱካን ሲቆርጥ አንድ ፍሬ ፍሬ ወርቃም ጊዜ ጠፋ ብሎ አይመጣም እንደዚህ ያሉ ነገሮችን ማንሳት ይቻላል ባይሆን ያን ነገር የማይፈቀድ ለሰው ካልሆነ በቀር ነው የሆነ ብያችን ተተዋታል ዘካ ስለማይበቃላቸው አንደዚህ እንደዚህ መስጊድ አካባቢ የሆነ ሰምር ወርቃ ሐሰን ብድጋ ጎልጃቸው ልጅ ሊበላ ሲል አخ አخ ከህ ተፋ አሉት ተፋት እንደምንለው አስተፉት ምናልባት ከዘካ ሊሆን ስለሚችል ዘካ ይፈቀድልህምና እንዳትበላሉት ማለት ነው እንደዚህ የሚያጠራጠር ነገርን ማረፍ ነው አሁንኛ ችግራችን ይሄ ነገር ሐላል ነው ሐራም ነው እየተባለ ግልጽ የሆነ ሐራም ነው ካልተባል እንሰራዋለን ብለን ሳናቀ እኮ ነው ሐላል መሆኑ ሐራም ነው ሐላል ነው خلاف እንደው ያለበት ነገር ከሆነ አይበቃም በሚል መውሰድ ነው የሚሻለው ሱና ነው ዋጅብ ነው ከሆነ ግን ሱናም ሆነ ዋጅብ መስራ ስላለበት እንሰራዋለን طيب የነብዩ አለይሂ ሰላቱ ወሰለም አላህን መፍራት ምን ያክል የላቀ እንደሆነ እናያለን ገና ያልታወቀ ሐራምነቱ ያልታወቀ ዘካ ሊሆን ይችላል በሚል ከሐራም ተጠንቅቀው አልፈው ሄዱ ነው ግን ለእሳቸው ዘካ የሚፈቀድ ቢሆን ኑሮ ትንሽ ነገር አንስቶ መብላት እንደሚፈቀድ ከዚሁ መረዳት ይቻላል ነው من حسن اسلام المرء تركه ما لا يعنيه من الحديث አለ የሰው ልጅ እስላሙ እምነቱ ከማማሩና ከውበቱ ነው አሉ ተርኩሁ ማላ ያኒ የማይመለከተው ነገር አልፎ መሄድ ጥሎ መሄድ የእስልምና ውበት ነው ተብሏል ስለዚህ ነብዩ አለይሂ ሰላቱ ወሰለም የእምነታቸው ውበት ስላለው የሚያጠራጥራቸውን ነገር ጥለው ሄዱ ማለት ነው ይሄ ሲባል ግን የሚበላ አይደለም ንግግርም ትርፍቃል መናገር መመልከትም መርዞ አንድን ሴት ማየት ወይም ደግሞ ወንድ ሴቷ ወንዱ ማየት ስብሰባ አላስፈላጊ ስብሰባዎች አላስፈላጊ መደባደብ አላስፈላጊ ጉዞ አጠቃላይ እንግዲህ በግልጽም ሆነ በድብቅ የሚሰሩ ስራዎች አላስፈላጊ ነገሮችን ጥሎ መሄድ ነው እንጂ ተዚያለው ያለው ሁሉ የሰማው ሁሉ ማውራት አይሆንም እንደውም የሰማው ሁሉ የሚያወራ ሰው ውሸታ ነው ተብሏል ሰው ያወራነው ሁሉ ካወራው ውሸታም ነው ከዛ ውስጥ ሐቅ ሐቁን አበጥረን አውቀን መረጃ ያለው ትክክል ነው የምንለው ነገር ነው እንጂ ማውራት ያለብን የሰማነው ሁሉ እንደዚህ ሆነ እያልን የምናወራ ከሆነ አሁን በፌስቡክ እና በዋትስአፕ ዘመን አስቸጋሪ ነው ደማ የሪቡከ ኢላ ማ ላ የሪቡከ ኢላ ነብዩ አለይሂ ሰላቱ ወሰለም አንድ ነገር ካጠራጠራችሁ ተው ተጠርጠሩ ሰዓት የሚያጠራጥረውን ጥላችሁ የማያጠራጥረውን ስሩ ብለዋል የሷሊሆቹ አላህን የሚፈሩት የጥሩ ሰዎች ወራዓቸው አላህ ያላቸው ፍርሃት በጣም ከባድ ነበረ ሐራም ይሆን ይሆን ሐላል ይሆን ይሆን ተብሎ የሚያጠራጥረው ነገር ራሱ ይጠረቀቁ ነበረ حرام ከተባለ ዘካይ ማንም አይቀርም እኛ ይብላኝልን እንጂ ቀጥሉ وعن زيد وعن زيد بن خالد تعالى قال جاء رجل إلى النبي صلى الله عليه وسلم فسأله عن اللقطة فقال اعرف عصافها ووكاءها ثم عرفها سنة فإن جاء صاحبها وإلا شأنك بها قال فضالة الغنم قال هي لك أو لأخيك أو لبيك قال فضالة الإبل قال ما لك ولها ومع ومعها سقاؤها وحباؤها ترد الماء وتأكل الشجرة حتى يلقاها ربها متفق عليه وعن زيد بن خالد الجهني رضي الله عنه أنه قال جاء رجل إلى النبي صلى الله عليه وسلم فسأله عن اللقطة فقال اعرف عفاصها ووكاءها ثم عرفها سنة فإن جاء صاحبها وإلا فشأنك بها قال السائل فضالة الغنم قال هي لك أو لأخيك أو للذئب قال فضالة الإبل قال ما لك ولها معها سكاؤها وحذاؤها ترد الماء وتأكل الشجر حتى يلقاها ربها متفق عليه ዘይድ ኢብኑ ኻሊድ ጁሃኒ የተባለው ሰው እንደሚዘግብልን ምን አለ ጃአ ረጁሉን የሆነ ሰው መጣ አለ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣና ፈሰአለሁ ጠየቃቸው አን ሉቀጦቲ ስለወደቀ ንብረት ስለወደቀና ስለተገኘ ንብረት ማለት ነው فقال አሉ ጠያቂውን የወደቀውን ነገር ያገኘውን ሰው اعرف عفاصها اعرف عفاصها اعرف ما اعلم እንደማለት ነው እወቅ አረጋግጥ عفاصها ከረጢቷን ከረጢ ተቀላችሁ ከራዚ ታቃላችሁ ወጀ ስልቻ ለማታቆት ቦርሳ የጅ ቦርሳ የወንድም ይሁን የሴትም ቦርሳ ኢፋስ ይባላል ከረጢት ማለት ድሮ ያውቃ የሚያዘው ፈረጭት ነው ታቆት ከረጢት የሆነች ልብስ ተሰፋና እንዳሁን እንደሰው ቦርሳ ማለት ነው ከረጢት ሸመቀቃለች ብር ምንም ካላቸው እዛ ውስጥ የሚያስገቧት ብሩ ያ የወደቀው ነገር ወርቅ ሊሆን ይችላል የወርቅ ቃል ምን ይዝበታል ለከን እንዛለቅ እሱ ከረጥ ይባላል ማያጆ ያ የወደቀው ንብረት የተገኘባትን እቃዋን በደንብ ሐፍዛት ሸምድ ያዛ እንዳጠፋብህ ይያሉ ነው አይፋሰሃ ወዊካሃ ከረጢቷን ወይም ደግሞ እቃዋን አልዒፋስ ሄል ዊዓኡ ታውቃ ማለት ነው ቅዳጅ ልብስ ሊሆን ይችላል ከቆዳ የተሰራ ሊሆን ይችላል እንደ ኪሰጎ የተሰራ ነገር ማለት ነው ወዊካሃ ማሰሪያዋን ማለት ነው ወዊካአሃ ዚቧን ማሰሪያዋን እንግዲህ ገመድ ሊሆን ይችላል ሽቦ ሊሆን ይችላል ያው ማሰሪያው ዊካ ይባላል ثم عرفا سنه የሆነ ብር አገኘን የእጅ ቦርሳ እንበል ለምሳሌ ቀይ ነው ጥቁር ከለሩ የሴት ቦርሳ ነው ወንድ ቦርሳ ይሄን ያገኘ ሰው ይሸምድን ያስቀምጥ ከዛ በኋላ እቃ የጠፋችሁ እቃ የጠፋችሁ ይላል አይናገርም ከለሩ ነው እቃውን አይናገርም እኔ ጠፍቶኛል ብሎ ይመጣል እ እቃ ጠፍቷል አው ምን እቃ ጠፋህ ብር ወርቅ ልብስ በምን አይነት በምን አይነት እቃ ልብሱን ብሩ ወርቁ በምን እንደ በምን አስቀመጠው ነገር ሻንጣ ፕላስቲክ ነው ልብስ ነው ካለሩ ምንድነው ውስጡ ምን ምን አለው በቃ አቀልሸው ሙሉ በሙሉ ባይናገር አብዛኛው ያውቃል ውስጡ እንዲያለቃለው እንዲያለቃለው ባለ 100 ብር ባለ 500 ብር ባለ ምን እያለ ይዘረዝራል ያ እንዳለው ከሆነ ይሰጠዋል ፈንጃ ሳሂቡሃ ባለቤቷ ከመጣና ምልክቱን ከጠቀሰ እ ታስረክበዋለህ ነው እዚህ ጋር ታስረክበዋለህ የሚለው ቃል አልመጣም ፈንጃ ሳሂቡሃ ፈአጢሃ ነው ስጣፈው ስጣው ነው አስረክብ ነው ካልመጣስ ወኢላ ማለት አላያስ ካልመጣስ ካልተገኘስ ፈሻኑ ከቢሃ ስለሷ የምትፈልገው ነገር አድርግ ሶድቃት አለፋት ሶድቃት አረራሴ የምትጠቀምባት ተጠቀምባት እንደፈለግክ ማለት ነው ወይላ ፈሻነ ከማት ካልመጣ እንደፈለግክ አመት በኋላ እያፈላለግን እያጠያየቅን በሬዲዮ ሊሆን ይችላል በፌስቡክ ሊሆን ይችላል በዋትስአፕ ግሩፕ ሊሆን ይችላል ወደፊት በሚፈጠሩ ቴክኖሎጂ ሁሉ አጠቃላይ طيب ይሄን ካሉ በኋላ ቃለ ፈዳለቱ ገነም ያላቸው ፍየል ሰባራ ጠፍታ ብናገኛት አላቸው ያው አንሳት አሉት قال هلك لانت ነው አሉ አው ለአኺከ ወይም ለወንድምህ ነው አው ለዚቢ ወይም ለተኩላ ለምትሆነች ፍየሏማ አሉ ምን ማለት ነው አንድም ላንተ አንድም ለወንድምህ አንድም ለተኩላ ለምትሆነው አሉ ገብቷቸዋል ምን ማለት እንደሆነ ካነሳሃትና ወደ ቤት ካስጠጋሃት ፍየሏን ባለቤቷ የጠፋችሁ ትላለህ ባለቤቷ እኔ ብሎ ከመጣ አخي ከባፍስ ነው ያ ባለቤቷ ነው ወንድም መጣ ባለቤቷ መጣ ስጠው አስረክበው ይጠቀምባት አንስተሃት አፈላልገህ ባልካል መጣ ላንተ ልትሆን ትችላለህ መጨረሻዋ አው ይሄ ለከማት ይሄ ነው አንድም ላንተ ደሞ የመሆን እድል ምኖራት አንድም ለባለቤቷ ነው የመሆን እድል ያላት ሶስተኛው ካላነሳሃት ጥላት ከሄድክ ወይ ጓደኛ መጥቶ ወስዳታል ያገኛትና ወይም ተኩላ ተቀድመውና ጅብም ሆነንም ይጠቀምባታል ማለት ነው ስለዚህ ማንሳት ይቻላል ነው በጥቅሉ قال فضاله الابل ያላቸው ፈዳለቱል ኢቢሊ የጠፋሽ ግመልስ ዳለተል ኢቢል የጠፋሽ ግመልስ ከሆነች አላቸው ማለት መንገድ ስታ ወይም ደግሞ ያለችበት የጠፋች ግመል ብትገኝሳ ቃለ ማለከላ ምን አገናኘሽ እናንተ ምን አገናኛችሁ የሚያገናኘሽ ነገር የለም መንገድ ይዘ ተጓዝ እንጂ እንዳተካት ነው ማለከላ ሐማት ስለሷ ምን አይመለከተም እንደማለት ነው ማአሃ ሲቃዋ ምክንያቱም አብሯት ውሃ አለ ግመል አንድ ቀን የጠጣችው ውሃ አንደኑ ሳምንት ያለው አንደኑ 15 ቀን ትቆያለች ይችላል በትምህርትም ያስተምራሉ ምታምራችሁ ከሆነ ስለዚህ ማሃ ውሃ ውሃዋ አላት ውሃ አትፈልግም ብዙ ቀን ውሃ ተምን የመከላከል የመቋቋም ባህል አላት ነው ወሂዳኡሃ ሰኮናም አላት እግርም አላት ማለት ነው ሒዛ ማለት ትራንስፖርት አያስፈልጋትም ራሷ የትራንስፖርት መገልገያ ናት ብዙ መንገድ ረጅም መንገድ የመጓዝ አቅም አላት ተሸከሙኝ አትልም ታሪዱል ማአ ስለዚህ ጫማ ስላላት እግር ስላላት ታሪዱል ማአ ወደ ውሃ ቦታም ሄዳ ደግሞ የመጠጣት ባህሪም አላት ለዛሬው ውሃ ይዛለች ሲያስፈልጋ ደግሞ ማለት ትችላለች ወተኩሉ ሸጀር ማን ይቀልባታል እንዳትል በዛ እንደተቀና ብላ እንደቀጭኔ ዛፉን አዝምማ የመብላት አቅም አላት እንዲሁ እያለች ትኖራል በበራ ውስጥ ሐታ የልቃሃ ረቡሃ ባለቤቷ መጥቶ እስከሚገናኛት እስከሚወስዳት ምንም የሚቸግራት ነገር የለም ሁሉም ነገር በእጇ ነው ስለዚህ እንዳትነካ አያጅበጅበ እንዳይሆን እያሉት ነው እንደግመ ስጋ ማረብሮ ዝም ብሎ ስለ እንዳይበላባሽ እንዳይበላ متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው አሁን ቅድም ተዘረዝላቸው የነበረው ነገር እዚህ ብዙ ተገንቷል አንድ ወደቀ ንብረት ብዙ ንብረት ከሆነ የጠፋች ያን አመት ድረስ ጠይቀን ከተፋ የመውሰድ ሐላልነት እንዳለ አይተናል እንደገና ልናነሳቸው የማይፈቀዱ ነገሮች እንዳሉ ነው እያየን ነው ማንሳትም የምንችለው ካላነሳናም ጥለመር የምንችለው ነገር አለ ያም ያው ወይ ላንተ ወይ ወይም ለተኩላው የተባለው ማለት ነው ስለዚህ ከዚህ ሐዲስ ብዙ ነገር ማውጣት ይቻላል ሌላ የወደቀ ንብረት ስንት ብርም ከሆነ ስንት ብር ነው ወርቅም ከሆነ ምን ያህል ግራም ነው በምን ዕቃ ነው በምን ማሰሪያ ነው የኔን ማወቅ እንደሚያስፈልግ በግልጽ ነው የነገሩን ካመስ በኋላ ሰው ካልመጣ መጠቀም እንችላለን ከመጣ መስጠት አለብን ማለት ነው ሙደት ታሪፊ አማቱ እንደ ሙልተቂቲ የወደቀ ንብረት ያገኘ ሰው አመት ድረስ የጠፋችሁ እያለ ማፈላለግ ባገኘው ሰውዬ ላይ የተጣለ እስላማዊ አደራ ነው እንጂ አገኘ ማለት ንብረቱ ሆነ ማለት አይደለም አመት ካለፈ በኋላ እንጂ የመውሰድ አቅም ያለው ነው አንቱ وعنه قال قال رسول الله صلى الله عليه وسلم من أوى ضالة فهو ضال ما لم يعرفها رواه مسلم سبحان الله وعنه معناته وعن زيد بن خالد الجهاني معناته قال قال رسول الله صلى الله عليه وسلم من آوى من آوى ضالة فهو ضال ما لم يعرفها سبحان الله ما زيد بن خالد من አለ ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለው ተናግረዋል መን አዋ ዷለተን የወደቀችን የጠፋችን ንብረት ያነሳና ያስጠጋሉ فهو ضال ያ ሰው ቀናው መንገድ ያልተመራ የጠፋ ሰው ነው ለጥፋት የተዳረገ ነው ማለም يعرفها እባካችሁ ንብረት የጠፋችሁ እያለ አዋጅ እስካላደረ እስካላወጀ ድረስ ራሱ ዷል ነው የወደቀ ንብረት ያገኘ ሰው የወደቀ ሰው ማለት እሱ ነው የጠፋችሁ ብሎ ባለቤቷን የማፈላለግ ባህሪ ወደ ማፈላለግ እስካልተሰማራ ድረስ እስካላወጀ ድረስ ማለት ነው ግልጽ ነው የሰው ንብረት ወርቆ አግኝተን ዝም በመጠቀም ዷልነት ነው ጠማማነት ነው መንገድ መሳት ነው አለማወቅ ነው ማህይምነት ነው የማሳወቅ ስራ መስራት አለበት እስካላሳወቀ ድረስ ሰውየው ዷል ነው غير المغضوب عليهم ولا الضالين መንገድ የሳተማ ነው ረዋሁ ሙስሊም ማሙ ሙስሊም ዘግበውታል ስለዚህ በጣም ጥንቃቄ ማድረግ አለብን ምን الضالين እንዳንሆን ማለት ነው ማለም يعرفها የወደቀን ዕቃ ማንሳት የማይቻል እንደግመል ያላለ ማንሳት የሚቻል ጠርቀም ያለ ንብረት ባለቤቱን የማሳወቅ ስራ ግን እንሰራለን አመት በኋላ ካልመጣ ነው መጠቀም የምንችለው ነው ضال من حيث انه فعل معصيه باعتدائه على مال غيره بطريق الظلم የወደቀ ቃም ቢሆን አንስቶ የጠፋችሁ ካላል ከደበቀው ግፈኛ ነው የሚባለው የሰው ንብረት የሚቀማ የሚወስድ ማለት ነው የሰውን ንብረት ቀምቶ የሚወስድ ሰው መሬትም ይሁን ብርም ይሁን ልብስም ይሁን ምንም ይሁን ፈሆዷል የሰው ልጅም ልጅ ነው ከወሰደ እንደው ዷል ነው ጠማማ ነው ስለዚህ ጥንቃቄ እናድርግ ነው ቀጥሉ وعن عياض بن حمار رضي الله تعالى عنه قال قال رسول الله صلى الله عليه وسلم من وجد لقطة فليشهد ذوي عدل وليحفظ عفاصها ووكاءها ثم لا يكتم ولا يغيب فإن جاء رب فإن جاء ربها فهو أحق بها وإلا فهو مال الله يؤتيه من يشاء راه أحمد والأربعة إلا الترمذي وصححه ابن خزيمة وابن الجارودي وابن حبان وعن عياض بن حمار رضي الله عنه أنه قال قال رسول الله صلى الله عليه وسلم من وجد لقطة فليشهد ذوي عدل وليحفظ عفاصها ووكاءها ثم لا يكتم ولا يغيب فإن جاء ربها فهو أحق بها وإلا فهو مال الله يؤتيه من يشاء رواه أحمد والأربعة إلا الترمذي وصححه ابن خزيمة وابن الجارود وابن حبان عياد ابن حمار በሀገራችን አሸብር ከበደ የመሳሰሉ ስሞች አሉ አይደል አረቦች ጋር አንዳንድ ጊዜ የሚያስቁ ስሞች አሉ ኢያድ ኢብኑ ሒማር ሒማር አህያ ማለት የአህያ ልጅ ማለት ነው እንግዲህ ስሜ ነው ብሎ ከመጣኛ ምንም ማድረግ አንችልም የሰሃቢ ስም ነው እንግዲህ አንነካም ኢያድ ኢብኑ ሒማር ምን አለ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ መን ወጀደ ሉቀጧተን የወደቀ ንብረት ያገኘ ሰው ከቅድሙ ሐዲስ አሁን እየጨመረ መጣ ፈልዩሽሂድ ዘወይ አድልን ፍትሃዊነት ያላቸው ሁለት ምስክሮችን እንተለውልኝ ይሄው ይሄን ንብረት እዚህ ቦታ አግኝቼዋለሁኝ በዚህ መልኩ ያገኘሁት እናንተ ምስክር ናችሁ ይበል ነው ዘወይ አድል ማለት ሁለት ምስክር ሆነው ፍትሃዊነት የሆኑ ማለት ነው ለሁለት ሲሆን ዘወይ ይባላል ወልየህፈዝ ኢፋሰሃ እቃዋንም የተገኘበት ንብረቱ የተገኘበት ንቃ በደንብ አጥንቶ ያዝ ይጻፍ ማለት ነው እንዲህ እንዲባለቃ ከለሩ ማም ይያለ ወዊካአሃ ማሰራዋ ማሰራዋ ምን እንደሆነ ይወቃል ثم لا ከዛ በኋላ እንዳይደብቅ እቃ ማግኘትን ደብቆ ዝም ብሎ አስቀምጦ አመት እንዳይቆጥር ማለት ነው ላይክቱም አይደብቅ ወላ ይغيب አያረቅምም ደግሞ በቅርብ ቦታ ማስቀመጥ አለበት ፈንጃ ربها ባለቤቷ ከመጣ فهو ያ ባለቤቱ አሐቁ ይበልጥ ይገባዋል ቢሃ በዛች ንብረት ላይ ካገኘው ሰው ይበልጥ ባለቤቱ ይገባዋል ነው ወኢላ ካልመጣስ አለያስ فهو مال الله ካልመጣ እንግዲህ አላህ ያመጣው የደፋብን የደፋብህ የሰጠህ ርዝቅ ነውና እየሮጠ የመጣ ምን ምን በለው የሚባል ነገር አለ አይደል ተጠቀምበት የአላህ ገንዘብ የአላህ ዳረጎት ነው የአላህ ስጦታ ነው አላህ ደግሞ يؤتيه من يشاء ለፈለገው ሰው ያዘንብለታል ያለ ነው رواه احمد والاربعه ከትርሚዚ ውጭ አራቱም ዘግበውታል ابن خزيمه ابن جارود ابن حبان صحيح ሲሉም አስምረውበታል العفاس وعاؤها او خرقتها ወይም እቃው ነው ወይም ማሰሪያው ነው ለሁለቱም የሆነ ያለ ነው አላያ ግልጽ ነው ሐዲሱ ያስመስክር የሚለውም ግልጽ ነው አይደብቅ ያገኘ ንብረት መደብቅ የለበትም ከአካባቢው መሰወር የለበትም የሚለው ጥሩ ነገር ነው አለዛ ባለቤት ያገኝ እንደዚህ ካልሆነ ባለቤት ሊያገኘው አይችልም ንብረት ነው ከሪቅ አገኝቷል እዚህ ቦታ የጠፋ ቃል ሲባል በአገራችን አይታችሁ ከሆነ ንብረት የጠፋው ሰው እዚህ ቦታ ንብረት ተገኘ ሲባል ነው የማይጠበቅበት ቦታ ቢሆንም የኔ ሊሆን ይችላል ይያል ይሄዳል ሰው ይጓዛል በተለይ ከብት የጠፋው የጠፋው በቁል የጠፋው ፈረስ የጠፋው ማም ነገር እንደ ጉር ነው የሚሄደው ስለዚህ የወደቀ ያገኘ ሰው መደበቅ የለበትም ባይሆን ባህሩን ያገኘበት ንቃ እንዲህ ያለው እንዲህ ያለው መናገር የለበትም ለዛም ነው የወቅን ያስቀምጥ ተባለው ያላ ቀሩ ቅሩ وعن عبد الرح وعن عبد الرحمن بن عثمان الحديبي رضي الله عنه أن النبي صلى الله عليه وسلم نهى عن لقطة لقطة الحاج رواه مسلم ወደማይፈቀደው የወደቀ ንብረት ደግሞ ሊነግረን ነው وعن عبد الرحمن بن عثمان التيمي رضي الله عنه أن النبي صلى الله عليه وسلم ነሃ አን ሉቀጦቲል ሐጅ ረዋሁ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል አለ ከምን ምንን የሐጀኛን ንብረት ወድቆም ቢያገኘው ከማንሳት አንዱ ቀጦቲማ ከማንሳት አልሐጅ ሐጅ ላይ ከሚገኘው ሰውዬ ሐጅ ላይ የሚገኘውን ሰውዬ ንብረት ማንሳት ከልክለዋል ያው ሐጅ ቦታ ሐረም ሁሰይን ሰንብለናል ያው ራሱ رواه مسلم مسلم ዘግቦታል ህክማው ምንድነው ከተባለ في ذلك خدمه خدمه الامين الى بيت الحرم وان في الامكان عثور صاحب دعاء እዛ ቦታ ላይ ያው ብዙ ሰው ስለሚሰበሰብ ሁሉም እየዞረ እየዞረ ሲመጣ ባለቤቱ መልሶ ይመጣ ባህር ወደ ሚናስ ሚናን ረግጠን ከዛ ሙዝደሊፋን ብለን እንሄዳለን ስንመለስም በዛው በሙዝደሊፋ በሚና እያል ስለምንመጣ ሲሄድ የጣላሰ ሲመለስ ያገኘዋልና አታንሳ ነው አሁን የሐጀኛ አለ ሐጀኛ ባይሆንስ ዑምራ የሚሰራስ ቢሆን ባዘቦቱ ቢሆን لقطه مكه وحرمها التي في غير مكان وجود حجاج فقد اختلف العلماء في جواز التقاطها لغير منشد عليها ابد الدهر فذهب جمهور العلماء الى اباحه التقاطها كسائر البقاع ያው ወርቆ ከተገኘ حرم ይሆን ይነሳል ባይሆን የጠፋችው ልል ነው የጠፋችው إلا لمنشد النونة طيب قاتل وعن وعن المقدم وعن المقدم بن معد رضي الله تعالى عنه قال قال رسول الله صلى الله عليه وسلم ألا لا يحل ذو ناب من السباع ولا حمار أهلي, أهلي ولا, ولا لطاقة من مال معاحد إلا أن يستغني عنه عنها رواه أبو داود وعن المقدام مقدام ابن معدي كربة ابن معدي كربة معدي كربة ميلو عند سمنو ሐድረመውት እንደሚባለው የምን ላይ ሐድረመውት ሐደረ መውቱሁ የሚለውን ቃል አንድ ቃል ለማድረግ ሐደረ መውት አሉት አሁንም ማድ የሚለው ራስ ይችላል አንድ ቃል ነው የክሪብ የሚለው አንድ ራስ ይችላል ስም ነበር ግን በአንድ ረክበው በአንድ ጨፍልቀው አንድ ስም አድርገውታል وعن المقدام ابن معدي كريبه رضي الله عنه قال قال رسول الله صلى الله عليه وسلم الا لا يحل ذو ناب من السباع ولا الحمار الاهلي ولا اللقطه من مال من مال معاهد الا ان يستغني عنها رواه ابو داود مقدام ማዲ ከሪብ የተባለው ሰው ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አላ አዋጅ ላ يحل አይፈቀድም ዙናቢን የቀንጣጤ ባለቤት ወይም የማጉርጥ ባለቤት ዙናቢን ሚነሲባይ ከአውሬ ማለት ነው ሲባዕ ማለት ኩሉ ማለሁ ናብ ቀንጣጤ ያለው ሁሉ ሰው ላይ ዘሎ የመያዝ ባህሪ ያለው እንደ ነብር እንደ አንበሳ ማለት ነው እንደ ውሻ ውሻ አንበሳ ነብር የመሳሰሉት ያው ምንድን የሚባለው የጅባ አበላ ምንድን የሚባለው የነብር አያያዝ መሰሎች ሁሉ አጠቃላይ አይፈቀዱም እነሱን አርዶ መብላት አይፈቀድም ማለት ነው ወለል ሒማሩ አህልዩ ለማዳ አህያ ያው አህያ ተቀለሽ አገለሽ አህያ እኒ ዜብራ የሚባሉ አሉ በዱር ያሉ እነሱ ሲፈቀዳሉ ልፈልጉ ነው ይሄ አይፈቀድ ማለት ነው እነ ቻይና እየበሉት ነው ወለሉ ቀጦቱ ሚማሊ ሙአሃዲን ሚማሊ ሙአሃዲን ቃል የተገባ የተጋባናቸው ወይም የተጋቡን ሰዎች ገንዘብም አይፈቀድም ሙአሃድ ማለት መን አቀረርናሁ ሚን الكفار على دين በእምነትን ይዘህ ትቀጥላለህ ባይሆን ሙስሊሞች ጥበቃ ስለሚያደርጉልህ ያው የሚጣልብህን እዳ ትከፍላለህ ግብርህን እንጂ መቀጠል ትችላለህ እኛው ጋራ በጎን ሆነህ የተባለን ሰው ገንዘብ ማንሳት አይቻልም ይላል እሱ አይፈቀድም ነው طيب حمار الاهل ያው ግልጽ ነው ወለሉ ቀጦቱ ሚማሊ ሙአህ ኢላ አን يستغني عنها ያ ሰው ሙአሃድ ቃል ገባነውና ያስቀመጥነው ሰው እኔ ገንዘብ አልፈልጋትም የፈለገ ይወሰዳት ካላለ በቀር አይፈቀድ ማንሳት ኢላ يستغني ማለት مثل ان تكون حاقره مرغوبا عنها የማይፈልጋት ተራ ነገር ከሆነች አልፈልጋትም ካለ ያን ነገር ማንሳት ይቻላል ከዛ ውጭ ግን አይቻልም ነው يدل الحديث على ان اللقطه من مال المعاهد كاللقطه من مال المسلم في الحكم የሙስሊም ገንዘብ ጠፍቶ ሲገኝና እንዲሁም ሙአሃድ ቃል ገብተን ተስማምተን ያስቀመጥነው ሰው ንብረት ሲወርቆ ሲገኝ ያ ሁለቱም حرام ናቸው ለማንም ማንሳት አይቻልም እንደዛው እንደ ሙስሊም ነው የሚሆን ንብረቱ ወያ አንድ ሰው እንደው ዝም ዘሎ የገና የኛን እምነት ስላልተቀበለ ተብሎ ገንዘቡን መዝረፍ አይቻልም እያሉ ነው ያ ከሆነ ወርቆም ቢገኝ እንደዛው ይሰጠዋል ማለት ነው ባለቤት አይወሰድም ወርቁ የተገኘውን መውሰድ አይቻልም ካሉ ቀምቶ መውሰድም እንግዳ ጭራሽ ነው አይታሰብም ማለት ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته